የኢትዮጵያ ተኩላዎች እስልምናን ሃይማኖት ይቦጫጭቃሉ በሚል ርዕስ በአረብኛ ቋንቋ የተዘጋጀ መጽሐፍ ካይሮ ውስጥ ይሰራጫል። የኢትዮጵያ መንግስት በእስላም ዜጎቹ ላይ የሚፈጽመውን ግፍና ጭቆና በዝርዝር መጽሐፉ ውስጥ ሰፍሮ ይገኛል። እንዲሁም የኢትዮጵያ መከላከያ ሚኒስትር የነበሩት ራስ አበበ አረጋይ በሀረር ውስጥ በኢትዮጵያ መንግስት ተቃዋሚ የሆኑትን ሰዎች ሳር ቤት አስገብተው ቤንዚል አርከስክፈው አቃጥሏል የሚል ጽሁፍም ተጠቅሷል። እንዲሁም ራስ መስፍን ስለሺ ወደ ጅማ ወህኒ ቤት ከሄዱት እስረኞች አንዳንድ እስረኞችን ለሌላው መቀመጫ ለማድረግ ጉድጓድ እያስቆፈሩ ሰዎችን ከነ ህይወታቸው ጉድጓድ ውስጥ እየከተቱ ድንጋይ ይጭኑባቸዋል የሚልም ተጠቅሷል። ከኢትዮጵያ መንግስት በኩል የተሰጠ ማስተባበያ ባለመኖሩ ብዙ ሰው የተጠቀሱት አሰቃቂ ግድያዎች እንደተፈጸመ አድርጎ ወስዶታል። ለአስሃር ዩኒቨርሲቲ አቤቱታ ማቅረብ በዚህ አጋጣሚ ትዝ ከሚለኝ አንድ ፖለቲካዊ ጉዳይ በአስሃር ከሚገኙ የኢትዮጵያ ተማሪዎች የገንዘብ እርዳታ ለመጠየቅ ኤምባሲውን በማለዳ ተነስተው የወረሩበት ሁኔታ ነው። ለጥያቄያችን መልስ ካላገኘን ከኤምባሲ አንወጣም በሚል አቋም ለስምንት ሰዓት ያክል ያቆያሉ። የኤምባሲው አምባሳደር ክቡር ፊት አውራሪ ታፈሰ ከመንግስታቸው መመሪያ ሳያገኙ ተማሪዎቹን በባዕድ ፖሊስ አስገድዶ ማውጣቱ አልታያቸውም። ስለዚህ የተማሪዎቹ መንፈስ ከስምንት ሰዓት በኋላ ቀዝቀዝ ሲል የሚከተል የሚለውን ጥያቄ ያቀርባሉ። አስር ቀን ጊዜ ስጡኝ። ዛሬ ግን ተመለሱ። ከአስር ቀን በኋላ መልሱን አዘጋጅቼ እቀበላችኋለሁ። በዚሁ ተማሪዎቹ ተስማምተው በሰላም ከኤምባሲ ይወጣሉ። በተሰጣቸው ቀጠሮ መሰረት ተማሪዎቹ ሲመጡ ከሁላችሁም ጋር መነጋገር አልችልም፣ መሪዎቻችሁን ምረጡና ያነጋግሩኛሉ። ተማሪዎቹም በቅንነት እዚያው ከነበሩት ሰልፈኞች እገሌ ገሌ ብለው አምስት ተማሪዎችን ከአምባሳደሩ ጋር እንዲነጋገሩ መረጡ። ሰዎቹ ኤምባሲ ውስጥ ከገቡ በኋላ ተደብቀው የነበሩት ፖሊሶች ወዲያውኑ ውጭ ያሉትን ሰልፈኞች ያባረራሉ። ውስጥ የገቡትንም ቀንደኛ በጥባጮች ናቸው በማለት አምባሳደሩ ለፖሊስ አሳልፈው ሰጡ። ከአምባሳደሩ ጋር እንዲነጋገሩ የመረጧቸው ሰዎች በፖሊስ መኪና ተጭነው ሲሄዱ በማየታቸው ሌሎች ሰልፈኞች ወደ አስሃር አስተዳዳሪዎች ጽሕፈት ቤት ያመራሉ። በዚህ ጊዜ ከአስሃር አስተዳዳሪዎች አንዱ ኃላፊ ብቅ ብሎ ጉዳዩ ምን እንደሆነ እንዲያስረዱት ይጠይቃል። የተሰጠው መልስ የኢትዮጵያ ተማሪዎች በመሆናችን የገንዘብ እርዳታ እንዲደረግልን ወደ ኤምባሲያችን ሄደን ነበር። ዳሩ ግን አምባሳደሩ የሚያነጋግሩን የተወሰኑ ተማሪዎች ይምረጡ ብለውን እንዲያነጋግሩ የገቡትን ተማሪዎች በፖሊስ አሳስረው እኛንም እንድንባረር አድርገዋል። ስለዚህ ወንድሞቻችንን እንዲለቀቁልን ብለን ለአስራ አስተዳዳሪዎች አቤቱታ ለማቅረብ ነው የመጣ ነው ይላሉ። በዚህ ጊዜ ህገወጥ ተግባር ያልፈጸሙ መሆኑ ተረጋግጦ የተያዙት ተማሪዎች እንዲለቀቁ አስተዳዳሪው ከመስሪያ ቤቱ አንድ ባለስልጣን ወደ ፖሊስ ጣቢያ ልኮ ጉዳይ እንዲጣራ ያደርጋል። ተማሪዎቹ የፈጸሙት ወንጀል ባለመኖሩ በመልእክተኛ ዋስትና እንዲለቀቁ ሲደረግ ማህደር ተከፍቶ ወንጀለኛ ነህ አይደለህም የሚል ጥያቄ ለእያንዳንዱ ቀርቦ አይደለሁም የሚል መልስ ስለሰጡ የዚያኑ ቀን ተለቀቁ። ከተማሪዎቹ አንዱ ወንጀለኛ ነኝ የሚል መልስ ሰጠ። ምንድነው ወንጀልሽ ሲሉት የኢትዮጵያ መንግስት ግፈኛና እስላም የሆኑትን ዜጎቹን መብት የነፈገ መሆኑን እያወቅኩና እያመንኩበት እርዳታ ጥየቃ ወደ ኤምባሲው መሄዴ ነው ወንጀሌ፣ ሌላ ወንጀል የለኝም የሚል መልስ ሲሰጥ እዚህ የነበረው ሁሉ በኢትዮጵያ እስላሞች ላይ የሚፈጸመው በደልና ግፍ በሀገራቸው ላይ የተወሰነ ብቻ ሳይሆን ውጭ ሀገር ድረስ እየተከታተለ እንደሚያሰቃይ ስለተረዱ ልጆቹ ከርህራሄና ከሀዘኔታ ጋር እንዲለቀቁ ተደረገ።

ሁኔታው በዚህ እንዳለ አዲስ ሀሳብ ተፈጥሮ የአፋር ዩኒቨርሲቲ ኃላፊዎች ክቡር አምባሳደሩን ይቅርታ እንዲጠየቁ ይወስናሉ። ምክንያቱም እነዚህ ኢትዮጵያውያን ተማሪዎች ከሀገራቸው መንግስት ጋር መልካም ግንኙነት ከሌላቸው ወደ ሀገራቸው መመለስ ያዳግታቸዋል። ትምህርታቸውን ከጨረሱ በኋላ ግድ ወደ ሀገራቸው መመለስ ይኖርባቸዋል። ስለዚህ በአፋር ዩኒቨርሲቲ የውጭ ሀገር ተማሪዎች ኃላፊ የሆኑት ሼህ አብዱል ሐሚድ ከአምባሳደሩ ጋር ተገናኝተው ጉዳዩን እንዲያለዝቡ ተፈላጊ መሆኑ ይታ ይታመንበታል። በዚህ መሰረት ተፈልጌ ከአምባሳደሩ ቀጠሮ እንድቀበልላቸውና በአስተርጓሚነትም እንድረዳቸው ሼህ አብዱልሐሚድ ጠየቁኝ። ቀጠሮን ተቀብዬ ወደ ኤምባሲው አብረን አመራን። ንግግሩንም ሼህ አብዱልሐሚድ ሲጀምሩ ክቡር አምባሳደር ሆይ እኔ አሁን እዚህ የመጣሁት ጉዳይ አባትና ልጅ ለማስታረቅ ነው። ልጅ ያጠፋል፣ አባት ይምራል። በአትሃር የሚገኙት የኢትዮጵያ ተማሪዎች ያጠፉት ጥፋት እንዳለ ይቅርታ ይደረግላቸው በበጎ performances ትምህርታቸውን ተከታትለው ወደ ሀገራቸው ተመልሰው ወገኖቻቸውን፣ ሀገራቸውን የማገልገል እድል እንዲያገኙ እባኮ ይቅርታ አድርጉላቸው። እኔም ከአዝሃር ተርክ የመጣሁት ይህንኑ የይቅርታ ጥያቄ ለማቅረብ ነው አሉ። ክቡር አምባሳደሩ ለዚህ የሰጡት መልስ የመጡበት ሽምግልናን እቀበላለሁ ካሉ በኋላ አንዳንድ ተማሪዎች ትምህርታቸውን ጨርሰው ወደ ሀገራቸው የተመለሱትን ተማሪዎች የስራ እድል እንዲሰጣቸው መርዳታቸውንና ለዚህም እንደ ለምሳሌ የተጠቀሰው የማስታወቂያ ሚኒስትር ይሰራ የነበረው አንድ ግለሰብ ሼህ ዑመር መሐመድ አሊ የሚባል ሰው ስም ነው። ቀጥለውም ይህ የአትሃር ትምህርት ቤት ማንም የውጭ ሀገር ተማሪ ሲቀበል ማጣሪያ የለውም ወይ? ለምሳሌ አንድ ኤምባሲ ውስጥ ሲያገለግል የነበረው ወጣት ስራውን ለቆ ከሄደ በኋላ የአዝሃር ተማሪ ነኝና እርዳታ ይሰጠኝ ብሎ መጣ። ለመሆኑ ወንጀለኛ ነፍሰ ገዳይ ሊሆን ይችላል፣ እንዴት ሳያጣሩ ትቀበላላችሁ? በሚል ጥያቄ ንግግራቸውን ያቆማሉ። ሼህ አብዱል ሐሚድ ለዚህ ጥያቄ የሰጡት መልስ ክቡርነቶ እንደሚያውቁት የአስሀር ትምህርት ቤት ጥንታዊና የቆየ ነው። እስከዛሬ ድረስ ከኢትዮጵያ ፓስፖርት አውጥቶ በህጋዊ መንገድ የመጣ ተማሪ የለም። በእውነቱ ደግሞ ቁጥራቸው ትንሽ አይደለም። ምክንያቱም ስናጣራ በኢትዮጵያ ሙስሊሞች ላይ ከባድ ጭቆና ስለሚደረግ ፓስፖርት አውጥተን በህጋዊ መንገድ ለማምጣት አንችልም። ያለን ምርጫ ወሰን ጥለን በእግርና በባቡር እንደማንም አሳር መድረስ ነው ይላሉ። ስለ ስለዚህ አዝሃር ከኢትዮጵያ ለሚመጡት ተማሪዎች ለሚሰጠው የትምህርት እድል መቆጣጠሪያ የለውም። ሁሉም ወንጀለኞችና ህገ ወጦች ናቸው ማለት ግን አይቻልም። ከሀገሩ መንግስት ፓስፖርት ተሰጥቶት የመጣ ኢትዮጵያዊ ተማሪ የለም። ሁሉም አደገኞች ናቸው ለማለት አይቻልም። ሌላው ደግሞ ከፍ ብሎ ስሙ ለተጠቀሰው ተማሪ በማስታወቂያ ሚኒስቴር የስራ እድል እንዲያገኝ ያደረጉለት እርዳታ ጥሩ ነው፣ የሚመሰገንም ነው። ሆኖም እንደ ኢትዮጵያ ሙስሊም በኢትዮጵያ መንግስት ተቀጥሮ እንዲሰራ ማድረግ የዜግነት መብትም ነው ወይስ ከመንግስት የሚሰጥ ችሮታና መጽዋት ነው የሚል ጥያቄ ያቀረቡ በዚህ ጊዜ አምባሳደሩ ትንሽ ቆጣ ብለው በኢትዮጵያነቱ የሚያገኘው መብት የሚል መልስ ይሰጣሉ። በዚህ ላይ የሽምግልናው መንገድ አቅጣጫውን ሳይለውጥ በዚሁ ለመቋጨት ሼህ አብዱልሐሚድ እንደው ለነገሩ ይህንን አነሳው እንጂ ክቡርነቱን ለማስቀየም አይደለም። ለማንኛውም የክቡርነቱ ይቅርታና እርዳታ ለተማሪዎቹ እንዳይነ እንዲታፈግ እጠይቃለሁ በማለት ተሰናብተን ወጣን። ለችግርተኞች እየተላከ ገንዘብ ሌላው ያጋጠመኝ አምስተኛው ፖለቲካ ነክ ጉዳይ ይኸውም ሼህ አደም የሱፍ የሚባሉ የታላቋ እህቴ ባለቤት ከግብጽ ካይሮ ሀገር መጽሐፍ እየገዙ በሀገር ውስጥ ይሸጣሉ። ከእለታት አንድ ቀን መጽሐፍ ለመግዛት ልከውት ከነበረ ገንዘብ ትንሽ ተርፎ ስለነበር መጽሐፍ ከሚልክላቸው ድርጅት ቀሪውን ገንዘብ ተቀብዬ ለራሴ የተወሰነ ገንዘብ አስቀርቼ የቀረውን እንደየችግራቸው እዚያ ላሉት ተማሪዎች እንዳከፋፍል በደብዳቤ ጠይቁኛል። በተሰጠኝ አደራ መሰረት የራሴን ድርሻ አስቀርቼ የቀረውን ገንዘብ ለአንዳንድ ችግራቸው ለጠና በሚስጥር ሰጠው። እንዲህ ያለ ሚስጥር የማይደበቅ ስለሆነ አብደላ ወገን እየለየ ከውጭ የመጣ ገንዘብ ለችግርተኞች የተላከ ገንዘብ ድል ጀምሯል የሚል ወሬ ይናፈሳል። አንዳንድ ያልደረሳቸው ተማሪዎች ድርሻችንን አምጣ እያሉ ያስቸግሩን ጀመር። እኔም በበኩሌ የምሰጣቸው ገንዘብ የለኝም ስላቸው ወደ ኤምባሲው ሄደው አብደላህ ለአንዳንድ ተማሪዎች ገንዘብ እየሰጠ የባዕድ መሳሪያ መፍጠር ይዟል በማለት የተሳሳተ ወሬ ለኤምባሲ ይደርሳል። ክቡር አምባሳደሩ አስጠርተው ምንድነው እኔ የሰማሁት ነገር ከየት የመጣ ገንዘብ ነው የምታድለው ብለው ይጠይቁኛል። ጉዳዩን በማናናቅ ይህን ያህል ብዙ ገንዘብ አይደለም የታደለው ገንዘብና ምንጩም ከፍ ብዬ እንደገለጽኩት ከአዲስ አበባ የተላከልኝ ደብዳቤ ጋር እንደ ማስረጃ አቀረብኩ። በተጨማሪም ማስረጃ ከተፈለገ መጽሐፍ ከሚሸጠው ድርጅት ደብዳቤ ለማምጣት ዝግጁ መሆኔን አስረዳው። በእውነቱ ክቡር አምባሳደሩ በጉዳዩ እንብዛም አልተጨነቁም። ከቅናት የመነጨ ክስ መሆኑን ሳይገነዘቡት አልቀሩም። ሆኖም የሰራው ስራ ተገቢ አይደለም እየመረጥክ ከመስጠት ፋንታ ለራስህ ብትጠቀምበት ይሻል ነበር። ለወደፊቱ ትምህርት ይሆናል ብለው አሰናብተውኝ ወጣሁ።